ባለፈው ሳምንት በእኛ ድራማ በጣም ጥሩ ዜና ይዤላችሁ መጥቻለሁ። ምን ነው? ከተማችን ውስጥ የቆዳ ንግድ ኤግዚቢሽን ሊካሄድ እንደሆነ ሁላችሁም ታውቃላችሁ አይደል? አዘጋጆቹ የእኛ የሙዚቃ ዝግጅት እንዲቀርብላቸው ይፈልጋሉ። በሉ መጀመሪያ ግን ቤተሰቦቻችሁን አስፈቅም። እኔ ምለው የንግድ ኤግዚቢሽኑ ላይ ምንድን ነው የምንዘፍነው? ጣይቱን እንስፈን። ከፍተሽ ነው? ምን ፈልገ ነው? ተሳፋሪዎች እየጠራሽ መኪና እንድትሞይ ሊፈልጌ ነው። ተከተልዬ፣ ሰማ አዲስ ስራ ተገኛለ። በቃ ተስማምተናል። ሜላት፣ ታዲያስ ፋሲል ነኝ ታውቂኛለሽ አይደል? የሳራ ታላቅ ወንድም። አይ ፋሲል፣ ስልክ ቁጥርሽን ስጭኛ። ምን አልሰጥህም አባ። ሳራ እኔና ጓደኞቼ የንግድ ኤግዚቢሽን ላይ እንድንዘፍን ተጠይቀናል። አውቀሽ ልታናድጅኝ እየሞከርሽ ነው። ከአሁን በኋላ ሙዚቃ የሚባል ነገር የለም ብያል። ዛሬ ሽማግሌዎቹን አግኝቻቸው ነበር እና እናማ አባዬ ሊመለስ ነው። እሙዬ ወዴት እየሄድሽ ነው? ተመለሽ ብዬሻለሁ። አንቺ ልጅ Gänga. እማዬ እባክሽን ሬዲዮኑን አጥፊው። ጆሬ ነው ወይስ ሬዲዮኑን አጥፊው ነው ያልሽኝ? አሁን ምንም ሙዚቃ መስማት አላማረኝም። ለነገሩ እንኳን ጠፋ። ማዕድ ቀርቦ ዘፈን ጡር አለው እማዬ አባዬ ዛሬ ወደ ቤት ይመለሳል? አዎ መሰረቴ ይመጣል። እንዴ እሙዬ፣ ቁጭ በይ እንጂ ቁርስሽን በልተሽ ትሄጃለሽ። አላሰኘኝም። በቃ ወደ ትምህርት ቤት ልሂድ። እንግዲህ አትነፋረቅ መሰረት፣ ዝም በይ ብያለሁ። ሄይ ጀለሶች አይሽ ሚሚ ሜላት፣ የቅንጦት ኑሮሽ እንዴት ነው? አሪፍ ነው ሚሚዬ። አንቺስ የሽቀላ ህይወት እንዴት ይዞሻል? ከችርቻሮ ይልቅ ከጥፉ ጋር መሸቀል ይሻላል። ጥፉ ደግሞ ማን ነው? የሚኒባስ ሹፌር ነው። እንዴ አንቺ ታዲያ የምትሰሪለታለሽ እንዴ? ለምለም ሰው ገበያው ደርቶለታል። በእኛ ምን ጥያቄ አለው? የከተማው ዜና አስደናቂ ነገር ሆኖ ተመዝግቧል። የሚሚሾ ነገር ሲባል ካልሰማችሁ ምኑን በከተማው አለን ትላለ። መኪና ቢሳለ ፍጫ ፍጫ ድረስ ተጓዥ ይጠብቃል። እኔ እስከምመለስ አለና ጨዋታ ልብን የሚረታ ሙዱን ላሳያችሁ ስናደርገው ፈታ። ሃሎ ሃሎ ሌዲስ፣ ክቡራንም ጭምር እያሟሟቅ ነው ነው ትሪቱን ልንጀምር። ለአንድ ሰው ብቻ ነው የጥሪ ካርዳችን፣ ሙሉ ነው ተይዟል። ሌላው ወንበራችን ተጓዥ ተጓዥ ተጓዥ አለን ፈጣን አድራሽ ቃል እያልኩልሻለሁ፣ አደራዋለሁ። እዛ መናኸሪያ ውስጥ ቀጥለው ደግሞ መኪናውን እንድትነጂው ያደርጉሽ ይሆናል። አድርገውስ ነው አሽከረክርላችኋለሁ። እንዴት ናቸው? Peace ነው ስሙ። የንግድ ኤግዚቢሽኑ ላይ ለመዝፈን አስፈቀዳችሁ? የእኔ ቤተሰቦች ጥሩ ውጤት ማምጣት እስከቀጠልኩ ድረስ መዝፈን እንደምችል ነግረውኛል። አሪፍ ነው። ለምለም አንቺስ? ትምህርቴንና የቤት ውስጥ ስራዬን እስከሰራው ድረስ እንድሳተፍ ፈቅደዋል። አንቺ ሳራ። እኔ አልተፈቀደልኝም። እንዴ ለምን? በቃ ቤተሰቦች ምን ብላቸው ምን ለእኔ ስሜትና ፍላጎት ምንም ግድ የላቸውም። እኔ መሳላ እድልማ አያመልጠንም እኮ እሙ። አንቺስ እሙ ተፈቀደልሽ? ማስፈቀዱን ረሳው እንዴ? አንዳ ትረሻለሽ? እየቀለድሽ መሆን አለበት። አንቺ አልነበርሽ እንዴ ለእንዲህ አይነት ነገር ሁሌ አፍንጫችንን የምትይዥን? እሙዬ ደህና አይደለሽም እንዴ? ያው የተለመደው የአባቴ ጉዳይ ነው። ባካችሁ ስለ ሌላ ነገር ኖራ በጣም ደብሮኛል። አረ ተደወለ እንሂድ። በቃ እኔም ልሂድ። ቻው። በቃ በኋላ እንገናኛለን። በቃ ለምንድን ነው የመግቢያውን በር ዘግቶ የቆመው? ናፍቆት የለበሹ ሹራብ ከለሩ ትክክል አይደለም። ቤት ሄደሽ ቀይረሽ ነው እንዴ? በቀለ ሹራቤ ታጥቦ ስላልደረቀ እኮ ነው። መሐመድ፣ ሸሚዝህ በጭራሽ አይሆንም። ቤት ሄደህ ቀይረን። ያሾፋል እንዴ? ቤት እኮ ሩቅ ነው። ለሌላ ጊዜ ትክክለኛውን ዩኒፎርም ለብሶ መምጣት ነው። በቀለ፣ ምን ነው ልጆቹን ባታጨናንቃቸው። አላበዛኸውም እንዴ? እንዴ አባባ፣ ይሄ እኮ ትልቅ ኃላፊነት ነው። Hi ሙዬ። Hi ማንቲ። እሙ፣ በኋላ የጥናት ቡድናችን ጋር ትመጫለሽ? እኔ እንጃ ማንቲ፣ አይመስለኝም። እሙዬ ዛሬ ቀሚስሽ ትክክል ነው። ይህ ሻንጣ የሚያክል ቦርሳሽ ግን አልተመቸኝም። ግን ደግሞ በሱ መከልከል አልችልም። ለምለም፣ የአንቺ ቀሚስ ተጥፏል። ቤት ሄደሽ ቶሎ ቀይረሽ ነው። ሌላ ቀሚስ የለኝማ። በቀለ ተደውሏል እኮ ምን ሆነህ ነው? አሁን ካልገባን ሁላችንም ማርፈዳችን ነው፣ ከአንተ ጭምር። እሙዬ ከእውነቷን ነው፣ እንሂድ። እሺ፣ ግን ሁልሽንም እያየውሽ ነው። ምን አይነቱ ድንጋይ ራስ ነው ሲያስጠላ። በሉ አሁን ቶሎ ቶሎ እንሂድ። class እንገናኝ። ሽንት ቤት ሄጄ መጣሁ። እሺ ቶሎ ነይ። እሺ እሙ። እሺ ደህና ድርሽ ደስታ። እንዴት ነህ ነክ አለሁ። ትላንትና የእግር ኳስ ጨዋታውን ስላሸነፋችሁ በጣም ደስ ብሎኛል። Thanks የሚገርምሽ ድንቅ ድንቅ ተጫዋቾች አሉ። ለምሳሌ ማንቲ በጣም አሪፍ ተጫዋች ነው። ለወደፊት ለኢትዮጵያ ብሔራዊ ቡድን እንደሚሰለፍ በፍጹም አልጠራጠርም። ለምን ለኢትዮጵያ ብቻ? አሁንማ ለአርሰናል ማሰለፍ ጀምራል። አረ የአርሰናል ደጋፊ እንደዛ ከሆነማ እኔ ማሰለፍ የምፈልገው ለቼልሲ። ቆይ አንድ ነገር ልጠይቅህ። በአለም ላይ ካሉት ተጫዋቾች ማንም በጣም አሪፍ? ሜሲ። በነገራችን ላይ ነው ምን እግር አረ እኔማ ጨዋታ ጥሞኝ ነው እንጂ አመጣጤ የግጥም መጽሐፍ ለመዋስ ነበር። የምመራው የግጥም ክበብ አለ እንዴ? እንዴት እስካሁን አልነገርከኝም? አባል መሆን እችላለሁ? በሚገባ ሎሬ ጸጋዬ ገብረ መድኅንን የሚዘክር ዝግጅት ማዘጋጀት አስቤያለሁ። ደግሞ ታዋቂ ገጣሚ መጋበዝ እፈልጋለሁ። ጥሩ ነ እንዲያውም ዝግጅቱን በማዘጋጀት ትረጅኛል። በጣም ደስ ይለኛል። የግጥም መጽሐፎች እዛ ጋር አሉል። እኔ ምለው ይህንም ያህል ቦርሳ ተሸክመች ነው የምትሄጂው? አንቺ ዝግጅቱ እንደምታግዥ እኔ ደግሞ ይህን ቦርሳ ተሸክሜ ወደ ቤት እሸኝሻለሁ። ደስ ይለኛል። የታረሙ የፈተና ወረቀቶቻችሁን አሁን እሰጣችኋለሁ። እባክሽ ሳራ ለተማሪዎች ማደል ብትረጅኝ። እሺ ቲቸር። ሜላት እሙ ምነው ቆየች? እንደ ትላንቱ ቀሚሷ ተቀዶባት ይሆናላ። ከምሬ እኮ ነው። ሳራ፣ ወረቀቶቹን እየሰጠሽ የምጠይቅሽን ጥያቄዎች እንድትመልሽልኝ እፈልጋለሁ። እሺ ቲቸር። ከመመለሰች በፊት በደንብ አስቢበት። ጦጧ ከዛፍ ላይ ለምንድን ነው የወደቀችው? ኧረ እኔ እንጃ። ሌላ የሚሞክር የለም? እሺ ማንቲ፣ ወገቧ ልትፈትሽ ወገቧ ልትፈትሽ ጥሩ ግምት ነው፣ ግን አይደለም። ሌላ ሌላ ሌላ ሌላ። እሺ ሜላት፣ ጸጉሯን ታጥፋ ልትጠቀለል አይደለም። በሉ ገምቱ። ለምንድን ነው የወደቀችው? አላወቃችሁትም? ልንገራችሁ፣ ሞታ ነዋ። ሁለተኛዋ ጦጣ ደግሞ ለምን የወደቀች ይመስላችኋል? ልታስቀምጥ አይደለም። የመጀመሪያ ጦጣ እየተጫወተች መስሏት በሉ በሉ በሉ ይበቃላል። የፈተና ወረቀታችሁን እንድታዩ ትንሽ ጊዜ እሰጣችኋለሁ። እርስ በርስ መነጋገር ትችላላችሁ። ሳሪ ስንት አገኘሽ? ዘጠና ስድስት እኔ ደግሞ ሰባ አምስት ለምለም አንቺስ? እኔ ባክሽ መጥፎን ያገኘሁት ስልሳ አንድ ነው። እንዴ ለምለምዬ አይፈረድብሽም እኮ የምታጠኝበት ጊዜ የለሽ። ማታ ሁሉም ሰው ከተኛ በኋላ ትንሽ ሰዓት ነው ያጠናሁት። እንዲያውም በትንሽ ሰዓት ጥናት ጥሩ ውጤት ነው ያመጣሽው። አረሙዬ ጠፋች ወይ አሟት ወደ ቤት ሄዳ ይሆናላ። ሳራ። አቤት። ነ ያኔ ምሳ ሰዓት ቢሮዬ ነኝና የተሳሳትሻቸውን ጥያቄዎች እንሰራቸዋለን። እሺ? እሺ። በሚቀጥለው ጊዜ መቶ ከመቶ ነው የምጠብቀው። እሺ teacher። ተጓዥ ተጓዥ ተጓዥ አለም ፈጣን አድራሽ። አረ ነፍሴ እናቴ ይሄ ሞላ 11 ሰው ብቻ የቀረው መኪናው ይመቻል። ኑ ግቡና አዩት። ባለ አራት ጎማ ሲኒማ ቤት በሉት። ከች በአስፋልቱ ከች በኮረኮንች ጀጥፎ መኪና አቤት አቤት ሲመች ቻቻቻቻቻቻ መጋረጃ ጨዋታ በጋራ ሂሳብ ተስማምተናል። አቀዩ አረ friend ጠጋቤለት በና እስኪ እዚህ ጋር አንቺ ሚሚዬ ቆጬ ነበር። ሰው እኮ ሌላውን መኪና ትቶ ጋር እየመጣ ነው። አጥፉ ደግሞ እስኪ ስራ ታስፈታኛል። እኔ መድረክ መሪ ጨዋታ ሳማ እግር ኳስ ሲጫወት ሺ ጎል አስቆጣሪ፣ ሁሌም ከተጣላ ጥርስ ጋር አስታራቂ ሆኜ busy ነኝ ስጠራ ነው ሴ አልሰማም። በናት አው ግቢ ግባ፣ ፈጥነን እንደርሳለን። ሰውና ጉዳዩን እናገናኛለን። ነፍሴ አራ friend ነይ በናት እንደዚህ እንዲ መኪና አይተሽ ሁላ አታውቂም። ሶፋ ምናምን ወንበር ያስፈልግሻል። <laughs> በነገራችን ላይ አንድ record አለን ከሌሎች መኪኖች ነው የሚለየን ወንበራችን ደልቶ ጨዋታችን ማርቆት ስንት ተጓዥ ሄዷል መውረጃውን አልፎ። ዘና በሉ ሳቁ። በመሀል ግን ንቁ እሺ። ከመድረሻችሁ ላይ ብዙም እንዳትርቁ። ሹፌር ተንቀሳቀሳ፣ ጉዟችን ይጀመር። ጩኒ አንቺ ቤት ነው የሚመሸው? ያጣፍተሽ ነው። ሌላ ከተማ ላሽ ብዬ ነበር። እዚህ ነገሮች ሁሉ ጭር ያሉ ናቸው። ለነገሩ እዛ ምንም አይሻልም። እንዴ አንድ ምትሄጂ ለምን አልነገርሽኝም? አንቺ እኔን ታውቂኛለ እንዴ? በእቅድ ምናምን መንቀሳቀስ እኮ አላረፍም። እሙዬ ናት እንዴ? ያቺ የት አለች? እዛ ጋ አየሻት? ወደ ታች እየሄደች ነው። እሙዬ እሙ! ኧረ በዚህ ጫጫታ አላሰማሽም? ለነገሩ ተሳስቼ መሆን አለበት እንጂ እሷማ እኮ ትምህርት ቤት ምናምን አቀጣም። እሺ ሚሚሾ ሞየል ጀምረሽልኝ የለ እንዴ? ቆይ እባክሽ ሄጄ ላረጋግጥ። ና ተከተል። ና አዲሱን ዘፈን ነው አይደል የምትዘፍኘው? አዎ፣ <laughs> ቀኑን ሙሉ ካፌ አልወጣ ብሎኛል። ኧረ ሆይ ኧረ ሆይ አለሽ ሆይ አለሽ ሆይ ኧረ ሆይ ኧረ ሆይ አለው በመከራ እምባዬን ሳዘራ ቢጎልብሽ እንዲህ ምታለቅሺ የእናቴ መከራ አይኔ ያየጸና እናትሽ እናቴ ምን አገኛት ቀን ስትማስን ውላ እራቷ ግንዱላ ዱላ እንደምን ዝም አለ ጎረቤት እያለ ጎረቤት ዘመዱ ያጉረምርም በሆዱ ጎሽ ለልጇ ስትል ተወጋች በሾ تن الله شوي الله شوي أرهوي أرهوي الله شوي الله شوي أرهوي أرهوي الله شوي الله شوي በጣም የሚያምር ዘፈን እኮ ነው። እሙዬ ግን የት ሄዳ ነው? እንዲህ እኮ ከክፍል ቀርታ አታውቅም። አይ ጀለሶች፣ እንዴት ነሽ ሚሚ? አንቺ ሚሚ፣ በዚህ ጅረት እያቋረጥሽ መምጣትሽን አስተይ ቲሸር ሽብሩ እንዳይገሉሽ ብቻ። አልፈራቸውም ባክሽ። እሙዬ የት አለች? ጠዋት መጣሁ ብላ ሄዳ አልተመለሰችም። ወይኔ ጉዴ! Teacher አየለ ቢሮ መሄድ ነበረብኝ ረስችው። በእናታችሁ አብራችሁን ሂዱ እሺ። ሳሪ ስሙ እሙዬ መኪና ተራ ያዩዋት መስሎኛል። ምናሽ ስጠራት አልሰማችኝም። ትምህርት ቤት ትሆናለች ብዬ ነው የተዘናጋሁት። ጠዋትም ልክ አልነበረችም። እያቀፈችኝ ምናምን ግራ አጋብታኝ ነበርኩ። የማይሆን ነገር እንደማታደርግ እርግጠኛ ነኝ። አይምሰልሽ ወክሽ ሜላት፣ ሲቸግርሽ ምንም ነገር ታደርጊያለሽ። እኔ ከቤት ጎዳና ይሻላል ብዬ አይደል የወጣሁት? እሙዬ ከቤት ጠፍታ ልትሄድ አታደርገውም። እና እሺ የት ሄደን እንፈልጋት። ይቅርታ ሳሪ፣ የትቸራ የለቢሮ አብሬሽ መሄድ አልችልም። እሺ፣ ችግር የለውም ለምለምዬ፣ እኔ ልሂድ በቃ። እናንተ ሙዬን ፈልጓት። እሺ፣ እሺ። ከመደወሉ በፊት መመለስ አለብን። መምህር ሽብሩ፣ ልጄ ዛሬ ጠዋት የተጣፈ ሹራብ ለበሰች ተብላ ወደ ቤት ተመለሰች። ሹራብ ሲቀደድ መስፋት ችግር አለው? ወቸው ጉድ! ይኸውልዎት አቶ በረከት፣ በመጀመሪያ መምህር ሽብሩ ሳይሆን ዳይሬክተር ሽብሩ ነው። ዩኒፎርም መጣፍ አይቻልም የሚል ህግ ደግሞ የለም። ጀማሪ የተማሪ አለቆች ናቸው ይህን ሁሉ ችግር የፈጠሩት። ሁላችሁንም በትምህርት ቤቱ ስም ይቅርታ ጠይቃል። ማን ነው? ሳራ ነኝ። ግቢ። ቀደም ብለሽ ትመጫለሽ ብዬ ስጠብቅሽ ነበረ። ይቅርታ teacher፣ ምሳ እየበላሁ ነበር። እኔማ አብረን ምሳ እንድንበላ በጉጉት ስጠብቅሽ ነበር። ለስላሳም ልሻለሁ። ያው እሺ፣ አመሰግናለሁ። ና እዚህ ጋር ቁጭ በይ። የፈተና ወረቀቱን ይዘሻል? ይኸው ዘጠና ስድስት በጣም ጥሩ ውጤት ነው፣ ግን መቶ ልናደርሰው እንችላለን። አይመስልሽም? ይመስለኛል። ጠጋ በይና ቁጭ በይ እንጂ ሰራ ስታድርጊ በጣም የምታምሪ ሴት ወጣሽ አይደል እንዴ? መዓዛሽ በጣም ደስ ይላል። Teacher፣ እኔ እዛ ጋር ልቀመጥ? አይ አርፈሽ ቁጭ በይ ሳራ። በአንድ ነገር እንስማማ። ሳም አድርግኝና አለቅሻለሁ። በፍጹም አላደረገውም፣ ልቀቀኝ። በጣም ትጣፍጫለሽ። ልቀቀኝ። መጮ የለም ብዬሻለሁ። አሁን አርፈሽ ቁጭ በይ፣ ቁጭ በይ። የሚዘፈንበትን ጊዜ አትመርጭም እንዴ? ፈታ እንድንል ብዬ እኮ ነው። እኔ ግን የሙዬ ጭንቀት ይገባኛል። እኔ ማዬ የታመመች ጊዜ ከጭንቀቴ ብዛት ሆዴ ውስጥ ኃይለኛ ህመም ይሰማኝ ነበር። አሁንስ እናትሽ እንዴት ናቸው? አሁን አሁን ካልጋ እየወረደች ቁርስ መብላት ጀምራለች። በጣም ደስ ይላል። ታውቂያለሽ ሜላት፣ ድና ማየት ህልም ሆኖ ነው የሚታየኝ። በህይወቴ አስቤ የማላቀው አንድ ምርጥ ሀሳብ መጣልኝ። ምንድን ነው? ለምን ከኤግዚቢሽኑ የምናገኘውን ገንዘብ ያንቺንና ለማሳከም አንጠቀምበት? ወይኔ ሜላትዬ፣ የሳራም አባት ለምን መስፈን እንዳሰብን ሲያውቁ መፍቀዳቸው አይቀርም። ምን እንኳን እንደምላላቅ ይህ ለቤተሰቤ በጣም ትልቅ ውለታ ነው። አይዞሽ፣ አሁን ሙዬ ማግኘት የግድ ነው። እሺ ተከተል። እሙዬ ግን የት ሄደች ይመስልሃል? ያልፈለግናት ቦታ እኮ የለም። እዚህ ሚስጥራዊ መናፈሻችን ጋር ብቻ ነው የቀረን። ና አደርሰናል። እሙ እዚህ ምን ትሰሪያለሽ? አስጨነቅሽን እኮ እሙዬ፣ አንቺን እኮ ነው ሚሚ። ሁሉም ነገር ሰልችቶኛል። ወዲህ አልችልም። አይዞሽ እሙዬ፣ የማይቻል ነገር የለም። ወስኛለሁ። ምን ልታረጊ ነው የወሰንሽው? ከቤት ልጠፊ? ሌላ ምን አማራጭ አለ? የሚኝ ቆይ፣ የት ትሄጃለሽ? አላውቅም፣ ግን በቃ ከዚህ ከተማ ብር ብዬ እጠፋለሁ። እሺ፣ ከዛስ? ስራ ፈልጋለሁ? ምን አይነት ስራ? አላውቅም ሚሚ። እሺ፣ ስንት ብር አለሽ? እስቲ አጭቅጭቂኝ። እንደዚህ አይነት ነገርማ የለም። ጠፍተሽ ልትሄጂ ከሆነ እንዴት ለመኖር እንደምትችይ ማወቅ አለብሽ። እሺ፣ ከመኪና ወረድሽ፣ ከዛስ? የከተማው ምርጥ ምግብ ቤት ገብተሽ ምሳ ልበይ ነው? እሙዬ፣ እኔ በልጅነቴ በየቀኑ የሚደበድበኝና የሚደፍረኝ ባል በማግባቴ ነው ለጎዳና የተዳረግኩት። ጎዳና ላይ መኖር ምን ያህል ከባድ እንደሆነ ብታውቂ። በየቀኑ ጥጋ ጥግ ላይ ተደብቆ የሚጠብቀኝ ወንድ ይኖር ይሆን? ወይ ምን ይደርስብኝ ይሆን እያልኩ እንዴት እንደምፈራ። ግን ሁሉን ነገር ችለሽ እየኖርሽ አይደል ሚሚ? አይመቻል። ይሄ ብቻ እንዳይመስልሽም። ሁል ቀን እናቴን አስታውስና ትናፍቀኛለች። ብታይ ትላልቅ አይኖች ነው ያሏት። በፍቅር ስታይሽ አንጀትሽን ነው የምትበላው። ልጆኜ እያቀፈችኝ የምታጫውተኝ ትዝ ይለኛል። እንደው ለአንድ ቀን ብቻ ለአንድ ቀን ብቻ እንኳን ባያት ደስታውን አልችልም። ግን መቼም እንደማላያት አውቃለሁ። እና አንቺስ ለእንደዚህ አይነት አሰቃቂ ህይወት ዝግጁ ነሽ? ሚሚ፣ አንዳንዴ ወንድ ብሆን ኑሮ ብዬ ይመኛለሁ እኔም ሁሌም የምመኘው ነገር ነው። ወንድ በሆን ኖሮ ይህን የቤተሰቦቼ ጋር ነበርኩ። በጣም የሚያሳዝነው እኛ ሴቶች በጣም ትንሽ ምርጫ ነው ያለን። በቃ እንግዲህ ምን ይደረጋል፣ ባለን እድል ለመጠቀም መሞከር ብቻ ነው። ሚሚዬ፣ እኔ እንደሆን ኮስኛለሁ። አንቺ ሁሉን ነገር ተቋቁመሽ መኖር ከቻልሽ እኔም መኖር እችላለሁ። እንዲያውም ለምን አብረን አንሄድም? እሞ አዲስ ከተማ መሄድ እንደዚህ ቀላል እንዳይመስልሽ። ኑሮን እንደ አዲስ መጀመር ማለት ነው። የምታምኛቸውን ሰዎች ማግኘት፣ የምትሸጭባቸውንና ሰው ሳይተናኮልሽ የምታድሪባቸውን ቦታዎች ማግኘት በጣም ከባድ ነው። ይኸውልሽ ቤት ተመልሰሽ ሂጂና ነገሮችን ለመፍታት ሞክር። መፍታት ካልቻልሽ ደግሞ በትምህርትሽ በጓደኞችሽና በባንድሽ እየተጽናናሽ መኖር ነው። እሱ የሚሆን ነገር አይደለም። እሺ በሆነ ነገር እንስማማ። የነገርኩሽን ሁሉ በደንብ አስቢበት። ትንሽ ቆይቼ ተመልሼ ይመጣሉ ስመጣ ሀሳብሽን ካልቀየርሽ እንዳትሄጂ አልከለክልሽም። ግን መጥቼ ሳላገኝሽ ምንም ነገር እንደማታደርጊ በጓደኝነታችን ስም እንድትሚል እፈልጋለሁ። እሺ፣ እውነት ብያለሁ። ምንም አላደርግም። ና ተማሪዎች መጽሐፋችሁን ገጽ 12 ላይ ግለጡና ጥያቄዎችን ስሩ። እሺ ሳርዬ፣ ይኸው አንደኛ ጥያቄ። ሳራ፣ አንደኛ ጥያቄ አልኩሽ እኮ። ምንድን ይሆንሹ ዛሬ? በኋላ እንገናኝ። ለምን እንዴ፣ መች ተለቀቅን። ሳራ፣ ወደ ነው የምትሄጂው? ሳራ፣ ምን አስባ ነው ከክፍል ሳትለቀቅ ወጥታ ሄደችው? ቆይ ነገ አገኛት የለ በለው። የቀራችሁት ወደ ቤት ሂዱ። ነገ እንገናኝ። ሳራ ግን ምን ሆነ ነው? ቆይ እስኪ ልደውልላት። አለ አታነሳ። እስቲ ከደረስኩባት ሮጬ ልከተላት። እንዴ መሲ፣ እዚህ ምን ትሰሪያለሽ? እኔ ነኝ ያመጣኋት። እንዴት እንደዚህ ታደርጊያለሽ? ልትሄጂ ከወንሰሽ በስርዓቱ መሰናበት አለብሽ። እባክሽ እባክሽ፣ አትሂጂ እባክሽ። መስዬ መሄድ አለብኝ። ለማንትተሽን። እሺ መስዬ አታልቅሽ፣ አታልቅሽ። እኔንም ይዘሽኝ ሂጂ። አንቺንማ ይዤ አልሄድም። ያለ አንቺ መኖር አንችልም። እንዳይመስልሽም አንቺም ያለ እነሱ መኖር አትችይም። እሙ የአባዬ ተመልሶ መምጣት እንዴት እያስፈራኝ እንደሆነ ብታቅ። አንቺ ካለሽ ከማዬ ጋር እየተረዳዳን መኖር እንችላለን። አንቺ ከሌለሽ ግን ማሰብ አልፈልግም። እሞ አንድነታችን ጥንካሬያችን መሆኑን ከየኛ ተምረን የለም? አዎ። እሺ፣ አልሄድም። አሪፍ እሞ፣ አይዞሽ። እሺ፣ አለሁልሽ መስዬ። የኔ የት በጣም ነው የምወድሽ። የትም እንደማልሄድ ቃል እገባልሻለሁ። እሺ፣ እሺ ልክ በሳቷ ከቻለች። ታዲያስ ሚላት፣ ወይ አንተ ደግሞ ተስፋ አትቆርጥም? ስልክ ቁጥርሽን ወደድሽም ጠላሽም እንደማገኝ ነግሬሽ እኔ ደግሞ እንደማልሰጥ ነግሬህ የለ? ለመግደርደር ያልሽ ነው አይደል? ወይኔ ፋሲል ልጄን ስልክ ቁጥርሽን ስጭኝና አሳመምከኝ፣ ልቀቀኝ። ሴቶች ስትባሉ እጃችሁን ሲጠመዝባችሁ የማትወዱ ትመስላላችሁ፣ ግን ውስጥ ውስጡ ደስ እንደሚላችሁ እናውቃለን። ወይኔ ፋሲል ልቀቀኝ ብያለሁ። በቃ ይኸው ለቅቄሻለሁ። ቆይ ለሳራ ነው የምነግርልህ። መስዬ ደረስን። ነይ እጄን ያሽ። አባዬ ቤት ይኖር ይሆን? እኔ እንጃ። መስ እማዬ፣ እማ የለችም እንዴ? አባዬ እኔ ነው እንደምትቀበሉኝ ነው እንጂ በደንብ ሰላም በሉኝ።